በፍትህ እጦት በእስር ቤት እየተሰቃያችሁ ያላችሁ ወኪሎቻችን ድንቅ የኢስላም ልጆችና ለኢስላም በመስራታችሁ በአምባገነኑ ኢህአደግ በተለያዩ እስር ቤቶች ታፍናችሁ እየተሰቃያችሁ ያላችሁ ወንድሞቻችንና እህቶቻችን አላሁ ስብሓንሁ ወተዓላ ጽናቱን እንዲሰጣችሁ አጅራችሁንም እንዲያበዛላችሁ እንጠይቀዋለን። ትላንት ጁማ በኑር መስጂድና በተለያዩ ክፍለ ሀገሮች እጅግ በሚያስደምም መልኩ አንድነታችሁን ያሳያችሁ ውድ የኢትዮጵያ ሙስሊሞች እንደምን ሰነበታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የሙስሊሞች ሶት የወለዳት የፍትህ ሬዲዮ ድምፅ ነው። ዛሬ ቅዳሜ መጋቢት 28 ፍትህ ሬዲዮ 20ኛ ፕሮግራሟን አዘጋጅታ ወደ እናንተ ደርሳለች። ፍትህ ሬዲዮ ከዜና በተጨማሪ ለትግሉ ጠቃሚ ናቸው ያለቻቸውን የተለያዩ ፕሮግራሞችን አዘጋጅታ ታቀርባለች። በዛሬው ፕሮግራሟ አህመድን ጀበል ከመታሰሩ በፊት አንድ ቀን ሲቀረው የጻፈውን ጽሁፍ ወንድም ሐሰን ታጁ ባቀረበው ጽሁፍ ላይ የፍትህ ሬዲዮን አቋም በተመለከተ የተዘጋጀ ጽሁፍ እንዲሁም ከኮሚቴዎቻችን ጣፋጭ ንግግሮች ለማስታወሻነት ያክል በትንሹ የቀነጫጨብናቸውን በዛሬው ፕሮግራማችን እናስደምጣቸዋለን። ሁሉንም በሰዓቱ እናደርሳለን። አሁን ቀዳሚ ወደ ሆነው ሳምንታዊ ዜና እንሸጋገራለን። ዜናውን የምታሰማን ኑር ሁዳናት እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን የፍትህ ሬዲዮ ሳምንታዊ ዜና እናሰማለን። በቅድሚያም ርዕሶቹን ትናንት ጁማ ለአስራ 15 ቀን የቆየውን የዶሃ ፕሮግራም ማጠናቀቂያ በማስመልከት በአዲስ አበባና በበርካታ ክፍለ ከተሞች ደማቅ የአንድነትና የዶሃ ፕሮግራም ተካሄደ። ሂዩማን ራይትስ ዎች መንግስት የኃይል እርምጃ ከመውሰድ ተቆጥቦ ከህዝበ ሙስሊሙ ጋር በመወያየት መፍትሄ መስጠት አለበት በማለት መግለጫ ወጣ። ህገወጡ መጅሊስ ወጣት ሴት ሙስሊም በሚል ማህበር ለማቋቋም እየተንቀሳቀሱ መሆኑ ታወቀ። የህዝብ ሙስሊሙን አንድነት ለመከፋፈልም በአዲስ መልክ ስራ መጀመራቸው ታውቋል። ካንዶር ወር በላይ ተቋርጦ የነበረው የኮሚቴዎቻችን የፍርድ ቤት ሂደት ባሳለፍነው ማክሰኞ በመጋቢት 24 2005 ተጀመረ። የኢትዮጵያ ታላቁ አሊም ሼህ መሐመድ ሐሚድን አብዱል የኢትዮጵያ ሙስሊሞች እያደረጉት ያለውን ሰላማዊ ትግል አጠናክረው መቀጠል እንዳለባቸው አሳሰቡ። የኮልፌ ቀራኒዮ አህባሽ መጅልስ ምክትል ሰብሳቢ አጠየባ አሁንም ገንዘብ በማጭበርበር ወንጀል መዘፈቁን አንድ ያደገው ሰለባ የሆነ የወረዳ መጅልስ አባል ገለጸ። አሁን ወደ ዜናው ዝርዝር እናልፋለን። ትናንት ጁማ መጋቢት 27 2005 ወደ አላህ ሽሹ በሚል 15 ቀን የቆየውን የዱዓ ፕሮግራም ማጠናቀቂያ በማስመልከት በአዲስ አበባና በበርካታ ክፍለ ከተሞች ደማቅ አንድነትና የዱዓ ፕሮግራም ተካሄደ። እያንዳንዱ ሙስሊም ከአንድ ብር ጀምሮ የሚችለውን ያህል ሰደቃ ያወጣ ሲሆን ከጁማ ስግደት በኋላ እጅ ለእጅ በመያያዝ አንድነቱን እና የትግል ጽናቱን በተለይ በአዲስ አበባ ኑር መስጂድ ቁጥሩ እጅግ ከፍተኛ የሆነ ሙስሊም አንድ ላይ በመሰባሰብ በአላህ ፈቃድ የመዝጊያው መርሃ ግብር በደመቀ ሁኔታ አጠናቋል። ጠጠር መጣያ እስኪጠፋ ድረስ በኑር መስጂድ እና አካባቢዋ በአራቱም አቅጣጫ በኩል በህዝብ ተጨናንቆ እንደነበር የፍትህ ሪፖርተሮች ታዝበዋል። ከእስከ ተብሎ ቢገለጽ እንኳ የህዝቡን ብዛት በትክክል የማይገልጸው በርካታ ሕዝብ በኑር የጁማን ሰላት ከጨረሰ በኋላ ሴትና ወንዱ በሚደንቁ መናበብ እጅ ለጅ በመያያዝ አንድነቱን አጠናክሮ እንደሚቀጥልና ሰላማዊ ትግሉንም በአላህ ፍቃድ ዳር እንደሚያደርስ አረጋግጧል። በቦታው የነበሩ የፖሊስ አባላትን ሳይቀር አፍ አስከፍቶ የነበረው እጅ ለእጅ መያያዝ ስነ ስርዓት በኋላም ህዝቡ አላህ ጾሙንና ዱዓውን እንዲቀበሉ የታሰሩት እንዲፈቱ ነስሩን እንዲያመጣና በሙስሊሙ ላይ እየተፈጸመ ያለው ጭቆና አላህ እንዲያነሳላቸው አልቅሰው ዱዓ አድርገዋል። በመጨረሻም ይዘውት የመጡትን ብስኩት፣ ተምርና የተለያዩ ፍራፍሬዎችን አንድ ላይ በመከፋፈልና በምስኪኖችን በማብላት ፕሮግራማቸውን አሳርገዋል። የትናንት ጁማ ወደ አላህ ሽሹ የመዝጊያ መርሃ ግብር ከአዲስ አበባ በተጨማሪ በመላ ሀገሪቱ ባሉ ዋና ዋና መስጊዶች በሰደቃ በዱዓና እጅ ለእጅ በመያያዝ የተደረጉ ሲሆን ከነዚህ ውስጥ በጅማ፣ በሻሸመኔ፣ በመቱ፣ በአጋሮ፣ በወልቂጤ፣ በስልጤ፣ በአዳማ፣ በሐረር፣ በድሬዳዋ፣ በባህር ዳር በጎንደርና በሌሎችም ከተሞች መደረጋቸውን የፍትህ ምንጮች አስታውቀዋል። ሂዩማን ራይትስ ዎች መንግስት የኃይል እርምጃ ከመውሰድ ተቆጥቦ ከህዝብ ሙስሊሙ ጋር በመወያየት መፍትሄ መስጠት አለበት በማለት መግለጫ ወጣ። ታዋቂው የሰብአዊ መብቶች ተቆርቋሪ ድርጅቱ ሂውማን ራይትስ ዎች ባወጣው መግለጫ የሙስሊሙ ማህበረሰብ አመራሮች ነጻነትን በሚነፍክ ችሎት እየቀረቡ መሆኑንና ሌሎችንም የመብት ጥሰቶች በመጥቀስ የኢትዮጵያ መንግስት ጉዳዩን ማስተካከል እንዳለበት ገልጸዋል። የሙስሊሙ አመራር አባላት የተከሰሱት በአዲሱ የጸረ ሽብር አዋጅ መሆኑና ይህ አዋጅ የመብት ጥያቄ የሚያነሱ ወገኖችን ሁሉ ለመወንጀያነት ጥቅም ላይ የዋለ መሆኑን እያስታወሰው ሪፖርቱ መብት የሚጠይቁ ድምጾችን በሁሉም አቅጣጫ ዝም ለማስባል ህጉ በስፋት ጥቅም ላይ እንደሚውል በብዙ ምሳሌዎች አስረድቷል። የሂውማን ራይትስ ዎች የአፍሪካ አህጉር ምክትል ዳይሬክተር የሆኑት ሌስሊ ሌፍኮው መንግስት የእምነትና የመናገር ነጻነታቸውን ለመጠበቅ ጥረት እያደረጉ ያሉ ሰዎችን ነው እየከሰሰ ያለው ብለዋል። በሪፖርቱ መደምደሚያ ሌስሊ ሌፍኮው መንግስት በሰላም ድምጻቸውን የሚያሰሙ ዜጎችን እንዲሁም ጋዜጠኞችን ከማሰር ይልቅ የኔ የጸረ ሽብር ህግ የአንድ አዲስ ማሻሻልና ፖለቲካዊ መነሻ ያላቸውን ችሎቶች ማስቆም ይገባል ብለዋል። መንግስት ሙስሊም መሪዎችን ከማሰርና ተቃውሟቸውን ከማፈን ይልቅ ከሙስሊሙ ህብረተሰብ ጋር በቀጥታ በመገናኘት ስለ ችግራቸው ውይይት ማድረግ ይኖርበታል በሚል ሀሳባቸውን ደምድመዋል። መንግስት በህዝበ ሙስሊሙ ላይ የሚደርሰውን ጭቆና በመቃወም መግለጫ የሚያወጡት ድርጅቶች እየተበራከቱ መምጣታቸው የህዝበ ሙስሊሙ ጥያቄ ዓለም አቀፍ እውቅናና ድጋፍ ማግኘቱን የሚያሳይ መሆኑን ምንጮች ዘግበዋል። ህገወጡ መጅሊስ ወጣት ሴት ሙስሊም በሚል ማህበር ለማቋቋም እየተንቀሳቀሱ መሆኑ ታወቀ። የህዝብ ሙስሊሙን አንድነት ለመከፋፈልም በአዲስ መልክ ስራ መጀመራቸው ታውቋል። ባለፈው ሐሙስ መጋቢት 19 2005 የአህባሽ ሱፊ ማህበር ጉዳይን አስመልክቶ በፍትህ ቢሮ ኮማንደር መኮንን የመሩት ስብሰባ ተካሂዶ የነበረ ሲሆን የወጣት ሴት አህባሽ ሱፊ ማህበር ምንም ሊደራጅም ሆነ አባል ማግኘት እንዳልቻለ ተመልክተዋል። ህብረተሰቡ ከአህባሽና መጅሊስ በኩል የሚመጣን አደረጃጀት እንደማይቀበል ስለተረዱ የወጣት ሴት ሙስሊም ማህበር ብለን ብናቋቁመው ህብረተሰቡ ስለሚሳተፍ በዚሁ አጋጣሚ አላማችንን በእነሱ እናስፈጽማለን ስለሆነም ወጣት ሴት ሙስሊም በሚል ዳግም መቋቋም አለበት ማለታቸው ሪፖርተራችን ገልጿል። በተያያዘ ዜናም መንግስት የህዝበ ሙስሊሙን የመብት ጥያቄ ለማፈን የተለያዩ ዘዴዎችን እየተጠቀመ እንደሆነ ተገለጸ። አንድነቱን ጠብቆ እየተጓዘ ያለው ሙስሊም ህብረተሰብ ላይ የተለያዩ ብዥታዎችና ግርታን በመፍጠር ካለበት አቋም እንዲንሸራተት ለማድረግ ስራ እንደጀመሩ ከፌዴራል መጅልስ ያገኘነው ምንጫችን አስረድቷል። ይህንኑን ለማሳካት የተመረጡት ከህዝቡ ጋር ቀረቤታ ያላቸው የአፋሽ መጅልስ አባላት መሆናቸውን ምንጫችን አክለው ገልጸዋል። አሁን በአዲስ መልክ የክፍፍል ስራውን እንዲጀምሩ መንግስት የቤት ስራ እንደሰጣቸው ገልጠዋል። ይህ ቡድን መንግስት የሰጣቸውን የቤት ስራ ለመስራት እንቅስቃሴ እያደረጉ ስለሆነ ህብረተሰቡን ከነዚህ ሰዎችና ይዘው ከሚመጡት ተንኮል ልናስጠነቅቅ ይገባል ሲል ምንጫችን ምክራቸውን ለግሰዋል። የኮልፌ ቀራኒው አህባሽ መጅሊስ ምክትል ሰብሳቢ አጠይብ አወል አሁንም ገንዘብ በማጭበርበር ወንጀል መዘፈቁን አንድ ያደጋው ሰላባ የሆነ የወረዳ መጅልስ አባል ገለጸ። የቀድሞ የኮልፌ ቀራኒው አህባሽ መጅልስ ሰብሳቢ የነበረው አቶ ታደለ ደሳለኝ በሰጠው ውክልና መሰረት በኮልፌ ውስጥ ለሚገኙ የወረዳ አህባሽ መጅልስ አባላት ደሞዝ እንዲከፍል ቢደረግም የብዙ ሰዎችን ደሞዝ ሳይከፍል ይዞ መሰወሩን የአደጋው ሰለባ የሆነው ግለሰብ አክለው ገልጸዋል። የአንድ ወር፣ የሁለት ወር እንዲሁም የሶስት ወር አልወሰድኩም የሚሉ ሰዎች መበራከታቸው ምንጫችን አክለው ገልጸዋል። ከዚህ በተጨማሪም የውሎ አበል ይከፈላቸዋል አንዋር ስገዱ ተብለን እስካሁን አለመከፈሉን ገልጸው ይህንንም ገንዘብ የወሰደው አጠየባቦል መሆኑን ገልጸዋል። አጠየብም ከተጠያቂነት ለማምለጥ በሚመስል መልኩ በማንኛውም ስብሰባ ላይ መገኘት ካቆሙ መሰንበታቸውን ስፍራው የሚገኙ ምንጫችን ገልጸዋል። ከአሁን በፊት ይሄው ግለሰብ ሪሲት ገዝተው ለመውሊድ በማለት ገንዘብ ከህብረተሰቡ መሰብሰቡ መግለጻችን የሚታወስ ሲሆን ይህን ሁሉ ገንዘብ ቢበዘብዝም የክፍለ ከተማ መጅልስ አባላት እሱን ከተጠያቂነት ለማዳን እየሞከሩ እንደሆነ ምንጫችን አክለው ተናግረዋል። ነገር ግን የክፍለ ከተማ መጅልስ መፍትሄ ካሰጠን ወደ ከተማው መጅልስ መሄዳችን አይቀሬ ነው በማለት የአደጋው ሰለባ የሆኑት ግለሰብ ገልጸዋል። ይህን ጉዳይ በተመለከተ ለፍትህ ሬዲዮ አስተያየታቸውን የሰጡ ሙስሊሞች እንደተናገሩት ሙስሊሙን ህብረተሰብ እንመራለን ብለው የተቀመጡት ሰዎች የዚህ አይነት የላሸቀ ስነ ምግባር ያላቸው ግለሰቦች መሆናቸው በጣም አሳዛኝና አሳፋሪ ነው በማለት አስተያየታቸውን ሰጥተዋል። የኢትዮጵያ ታላቁ አሊም ሼህ መሐመድ ሐሚድን አብዱል ሰመድ የኢትዮጵያ ሙስሊሞች እያደረጉት ያለውን ሰላማዊ ትግል አጠናክረው መቀጠል እንዳለባቸው አሳሰቡ። የምንፈልገው ዲናችንን መርዳት ነው፣ ህልውናችንን መጠበቅ ነው። ይህ እስከሆነ ድረስ ደግሞ ከዚህ አላማ ግልጽ የሆነ ቀላል የሆነ ማንም ሰው የሚረዳው ጥያቄ ነው ተጠየቀው ወደ ኋላ የምንልበት ሁኔታ ሊኖር አይገባም። ፈተናዎች ከውስጥን ከውጭ ሊመጡ እንደሚችልን በመረዳት ደግሞ እንደዚህ አይነት አካሄድ የሚሄዱ ወገኖች ካሉ መመከር ይገባቸዋል። ከመስመራችንም ሊያሳስቱን አይገባቸውም ብዬ ነው ማስበራል። ሼህ መሐመድ ሐሚዲን በወቅታዊ ሙስሊሞች መብት ትግልን አስመልክቶ እንደገለጹት ሙስሊሙ ማህበረሰብ የጀመረውን ሰላማዊ የመብት ማስከበር ትግል ያለ አንዳች ማፈግፈግ መቀጠል ይኖርበታል ብለዋል። ሙስሊሙ ማህበረሰብ ተውሂድን አጥብቆ እስከያዘ ድረስ የአላህን እርዳታ እንደማይለየው በመግለጽ ኢስላም ላይ የተቃጣውን አደጋ አንድነቱንና ወንድማማችነቱን በማጠናከር መመከት ይኖርብናል በማለት ገልጸዋል። በኢስላም ታሪክ ውስጥ በርካታ ፈተናዎች ያለፉ ሲሆን በብዙ መስዋዕትነትና ትዕግስት ሁሉንም ፈተናዎች በድል የቀደምት ሙስሊሞች ሲወጡት እንደነበር የገለጹት ሼህ መሐመድ ሐሚዲን እኛም ኢትዮጵያውያን ሙስሊሞች የደረሱብንን የመብት ጥሰት ለማስቆም በጽናት እንድንቀጥል እንዲሁም ለሚደርሱት እስርና እንግልት ሳንበገር አሁን ባለንበት ሰላማዊና ህገ መንግስታዊ በሆነ መልኩ ወደፊት ብቻ መቀጠል አለብን ሲሉ ጥሪ አስተላልፈዋል። ከአንድ ወር በላይ ተቋርጦ የነበረው የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴዎች የፍርድ ቤት ሂደት ባሳለፍነው ማክሰኞ መጋቢት 24 2005 ተጀመረ። ይህ ነው በማይባል ምክንያት ለ40 ቀናት ያህል ተቋርጦ የነበረው የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴዎችና የሌሎች ወንድሞቻችን የችሎት ሂደት ማክሰኞ ዕለት ቢጀመርም ይህ ነው በማይባል ምክንያት ለ40 ቀናት ያህል ተቋርጦ የነበረው የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴዎችና የሌሎች ወንድሞቻችን የችሎት ሂደት ማክሰኞ ዕለት ቢጀመርም ከቀዳሚው ጊዜ የተለየ ነገር እንዳልተስተዋለበት ተገልጿል። ችሎቱና የምስክርነት ሂደቱ እንደ ቀዳሚው ጊዜ ሚዛናዊነት የማይታይበትና ፍትህም ይገኝበታል ተብሎ ተስፋ የሚደረግበት እንዳልሆነም ተገልጿል። ለተከታታይ አራት ቀናት በዘለቀው የፍርድ ቤት ሂደት በሐሰት እንዲመሰክሩ ስልጠና ወስደው የገቡት መስካሪዎች በኮሚቴዎቻችን ላይ ሲመሰክሩ የነበረ ሲሆን የችሎቱ ዳኞችም እንደተለመደው ጠበቆችም ሆነ ኮሚቴዎቹ ለሐሰት መስካሪዎቹ መስቀለኛ ጥያቄ እንዳያቀርቡ ሲያግዷቸው እንደነበር ምንጮች ዘግበዋል። የአቃቢ ሕግ ምስክርነት ሂደቱ ከተጀመረ ጊዜ አንስቶ ለአርባ ቀናት እስከተቋረጠበት ጊዜ ድረስ 52 ምስክሮችን ያሰማ ሲሆን እስከ ትናንት አርብ ድረስ የቀሩት ምስክሮች ተሰምተው ያልቃሉ ቢባልም ይህ ሳይሆን መቅረቱን ምንጮች ምንጮች አስታውቀዋል። አቃቤ ሕግ 197 ምስክሮችን በአንድ ወር ጊዜ ውስጥ አስመስክሮ እንዲጨርስ ከዚህ በፊት በችሎት ትእዛዝ ተሰጥቶት የነበረ ቢሆንም የተለያዩ ምክንያቶችን በመደርደር አሰማለሁ ካላቸው 197 ምስክሮች በሁሉም ወር ከ15 ቀን ጊዜ ውስጥ ማሰማት የቻለው አንድ አራተኛ ምስክሮችን ወይም 52 ምስክሮችን ብቻ ነው። አቃቤክ በየጊዜው እያሰለጠነና እያባበለ የሚያዘጋጃቸው ምስክሮች በአስተታን አንመሰክርም እያሉ እንደሚሻሹበት ከዚህ በፊት ገልጸን የነበረ ሲሆን አሁንም ተመሳሳይ ችግሮች እየገጠሙት እንደሆነና ለመመስከር ፈቃደኛ የማይሆኑ ወገኖችን ጭምር እያሰረ መሆኑ የፍትህ ባልደረቦች ዘግበዋል። አንዳንድ ተገደው የሄዱ ምስክሮች ደግሞ እውነታውን በመመስከር የአቃቤ ሕግን ኢላማ ፉርሽ ሲያደርጉ መስተዋሉንም ምንጮቻችን አስታውቀዋል። አቃቤ ምስክሮችን በማከለ ወህኒ ቤት በፕሮጀክተር በመታገዝ የሚመሰከርባቸው ወንድሞቻችን ፎቶ ፎቶግራፍና የሚመሰክሩትን ቃል የማስጠናት ስልጠና እንደሚሰጥ ይታወቃል። አድማጮቻችን ለዛሬ የያዝናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። እስልምናዬ እስልምናዬ እስልምናዬ አድማጮቻችን አሁን እየተከታተላችሁ ያላችሁት ፍቶ ሬዲዮን ነው። አሁን በቀጥታ የምናቀርብላችሁ ከኮሚቴዎቻችን ጋር ሁነን ያሳለፍናቸውን ወርቃማ ጊዜያቶች ለማስታወስ ያክል ከብርቅዬ ኮሚቴዎቻችን ንግግሮች የቀነጫጨብናቸውን ነው። ኮሚቴዎቻችን ምንም ቢፈጠር ችግሩን ተቋቁመን ትግሉን መቀጠል እንዳለብን እንዲሁም ፈጽሞ ወደ ኋላ ማፈግፈግ እንደሌለብን ቃል አስገብተውናል። እኛም ቃላቸውን አክብረን ትግሉን እንደቀጠልነን ቃላችንን ዳግም ለማደስ ይረዳን ዘንድ የሚከተለውን አጭር ፕሮግራም እናቀርብላችኋለን። እኛ ሚሊዮኖች ነን። እኛ ሙስሊሞች ነን። እኛ ኢትዮጵያውያን ነን። በህገ መንግስቱ የተሰጠን መብት ሳይሸራረፍ ይገባል። ዛሬ ጉዞአችንን ወደ አወልያ ልናደርግ ነው። የማይረሱ ምርጥ ጊዜያትን ያሳለፍንበት የአወልያ መድረክ በእርግጥም ኮሚቴዎቻችን ያን የተናገሩት ለአሁን ብቻ ሳይሆን ሁሌም በልባችን የሚኖር ነው። በአንድ ወቅት መንግስት የሐሰት ወሬዎችን እንደ ልማዱ መንዛት ጀመረ። አቡበክር አህመድ ታሰረ፣ ሌላም ሌላም እየተባለ ተቀባጠረ። ህዝቡ ውዥንብር ውስጥ ገባ።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 ታዲያ መሐመድ አልጋው ላይ ተኝቶ ቢሞትም በጠላቶቹ ቢገደልም ወደ ኋላ ትመለሳላችሁ እንዴ ይላቸው አላህ ስብሓነሁ ወተዓላ ሰሃቦችን። ወደ ኋላ የሚመለስ ከአቋሙ የሚያፈገፍግ አንዱ ስለተገደለ አንዱ ስለታሰረ የሚመለስ ሰው ራሱን እንጂ ማንንም አይጎዳም ይላል አላህ ሱብሓነሁ ወተዓላ። ከሱ በመቀጠል በእርግጥም አቡበክር አልታሰረም፣ እስኪ እሱ የሚለውን ይናገር አለ። ኢንሻአላህ እስካሁን አለን፣ ካሁን በኋላ እንኖራለን። የሚመጣም ነገር ቢኖር ደግሞ ትግላችን ሰላማዊ ነው፣ የመብት ጥያቄ ነው። በተረጋጋና በሰከነ መልኩ ጉዟችን እንቀጥላለን። ምንም ነገር ቢፈጠር ብንታሰርም ማለት ነው በሰከነ መልኩ ጉዟችንን እንቀጥላለን አለ ከዚያም ካሚል መልሶ ቀጠለ በሁለተኛ ደረጃ አስራ አስራ ሰባት ሰው ጉዳይ አይደለም ይህ ጉዳይ ነው እንዴ የማን ጉዳይ ነው የህዝበ ሙስሊም አዲስ አበባ ውስጥ ያለ ብቻ ወይም እዚያ ወዲያ ግቢ ያለ ውስጥ ብቻ ሳይሆን ኢትዮጵያ ውስጥ ከጫፍ እስከ ጫፍ ያለው ህዝበ ሙስሊሙ ሰላማዊና ህገ መንግስታዊ ጥያቄ ስለሆነ አንድ ስታሰር ወይም ስገደል ወይም ሌላው ሲሰጠት ጥያቄውን ይዞ የሚቀጥል ሰው እንዳለ ሁሉም እርግጠኞች መሆን አለብን። አላሁ አክበር ከዚህ በተጨማሪ በመኪና የሚከታተል የተለያየ ስልክ የሚደውል የተለያየ ወር የሚነዛ መካሪ መስሎ የሚመጣ በርካታ ይህንን በሙስሊሙን ጥያቄ ውሃ ሊጨምርበት አቅጣጫውን ለማስታት የሚወክሩ አካላት እንደሚኖሩ ሁሌም መጠበቅና እርግጠኞች መሆን አለብን። ሌላው ጥያቄያችንን በሚመለከት ጥያቄያችን ሰላማዊ ጥያቄ፣ ህገ መንግስታዊ ጥያቄ፣ ሰላማዊ መሆኑን በኢያዲክ ስብሰባ ላይ በማዕከላዊ ጉባኤ ስብሰባ ላይ በወጣው መጨረሻ አቋም ላይ እንኳን ህዝበ ሙስሊሙ ሰላማዊ ጥያቄ ነው እያቀረበ ያለ ምስክርነት ተሰጥቶታል። አላሁ አክበር አላሁ አክበር አላሁ አክበር ታዲያ መንግስት ያኔ ትክክለኛ ጥያቄ ነው ብሎ መስክሯል። አሁን ግን ኮሚቴዎቹንም አስሯል የሚል ጥያቄ ሊነሳ ይችላል። ለዚህ ካሚል ምላሽ ይሰጣችኋል። ከሰው ምስክርነት በላይ ግን የአላህ ስብሓነ ወተዓላ የአላህ ቁርአን ምስክርነት ከሁሉም ነገር በላይ ነው። አላህ ሙስሊም እስከሆነ ድረስ ሰላም ፈላጊዎች፣ ሰላም ወዳጆች ሰላም አቀንቃኞች መሆናችንን አላህ መስክሮልናል። አላሁ አክበር፣ አላሁ አክበር። ከአሁን በኋላም ሰላማዊ ጥያቄያችን የሱ ጋር ነው የሚያበቃው? መቼ ነው የሚያበቃው፣ እንዴት ነው የሚያበቃው የሚለው ነገር ገና በሂደት ላይ ሁሉም ነገር ያለ ስለሆነ ሰላማዊ ጥያቄያችን እዚህ መጣንም አልመጣንም ባለንበት ቦታ ሆነን መከታተልና ማስኬድ አለብን። በጣም ልብን የሚነካ ንግግር ተናግሮ የሚከተለውን ጥያቄ ካሚል ጠየቀን። ኮሚቴው ከአሁን በኋላም እርግጠኛ ሆኑ ብታሰርም ብገደልም እናንተ ወደ ኋላ የምትሄዱ ከሆናችሁ ሁለቱም የኮሚቴ ጥያቄ የጥቂት ሰዎች ጥያቄ ቢሆን ነው ማለት ነው። ወደ ቤት ትገባላችሁ እንዴ? ትገባላችሁ ትገባላችሁ ካሚል ደጋግሞ ጠይቆን አንገባም ብለን ምላሽ ሰጥተነዋል። በመሆኑም በእርግጥም ወደ ቤታችን ጥያቄያችን ሳይመለስ አንገባም። ሰላማዊ ትግሉም ይቀጥላል። የምንወዳቸው የምናከብራቸው ኮሚቴዎች ካሚል ሸምሶ አሁን እንቀጥላል። ሰላማዊ ጥያቄን በሰላማዊ መንገድ መጠየቅ የሰለጠነ ህዝብ ነው ሲል ካሚል ይናገራል። ሰላማዊ ጥያቄን በሰላማዊ መንገድ መጠየቅ የሰለጠነ የተማረ ማህበረሰብ ባህል ነው። በአሊምም ስም ይሁን በዳዒውም ስም ይሁን የሚነገር ማንኛውም ነገር ቢሆን ከህዝበ ሙስሊሙ አቋም የሚጋጭ ከሆነ ካሚል ይናገራል። ምንም አንዳንድ provoking የሆኑ ተንታሽ የሆኑ ሊያስቆጡ የሚችሉ ንግግሮች በቴሌቪዥን ሊሰሙ ትችላላችሁ። ማንኛውም በዳዕው ስምም ይሁን በዕለማ ስምም ይሁን የሚናገር ነገር ቦታ አለው እንዴ? ምክንያቱም እኛ ወረዲ ይህ መጅሊስ ህዝቡ አይወክለኝም ብሎ ወጥቶ ጥያቄው ላይ ድረስ ደርሷል። ሚዲያም ቢጠቀምም በቃሉ በተለያየ መድረክ ላይ ቢናገርም የህዝበ ሙስሊሙን ጥያቄ ሊቀለብስ ሊያጥፍ የሚችል ሊሆን አይገባም። በዚህም መሸበር የለባችሁም። አንዳንድ ግለሰቦች በተናጠል አንዳንድ አላስፈላጊ የሆኑ ከአንድ ምስል የማይጠበቁ ቃላትን ከተለያዩ አካላት ጋር መወራወር ከዛም አልፎ ወደ ግብግብ የመግባት ሂደቶች በጣም ውስን ቢሆኑም የተስተዋሉበት ሁኔታ ነበር። ይህን ይህን ኮሚቴም አይወክልም፣ ህዝበ ሙስሊሙን የሚወክል ድርጊት አይደለም። በእርግጥም ኮሚቴዎቻችን በጽናታቸው ታስረዋል፣ ተደብድበዋል፣ ብዙ መከራና እንግልት ደርሶባቸዋል። ከዚያም በኋላም ይቅርታ እንዲጠይቁ ተደጋጋሚ ጥያቄ ቢቀርብላቸውም ኮሚቴዎቻችን ግን በአላማቸው ጸንተው ዲኑን ለማስከበር እነሆ መስዋዕትነት እየከፈሉ ይገኛሉ። በመጨረሻም በአኗር መስጊድ ቢሆን ይህኑ ቃላቸውን የሰጡን ለዚህ ዲን ምንም ነገር ቢኖረው የሚከፈለውን ሁሉ እንከፍላለን ሲሉ ተናግረዋል። ከዚህ አንጻር የሚጠየቀው የመብት ጥያቄ ወይም ደግሞ ይህንን ዲንን መብትን ስለማስከበር የሚደረገው ጉዞ ምንም ነገር ቢያስከፍል ምንም ዋጋ ቢኖረው አሁንም ሊረዱት ይገባል። እኛ ለመስፈል ዝግጁ ይሄ መታመን አለበት። እስር ፈርተን ስለምንድን ነው የምንሸሸው? ሞትን ፈርተን ስለምንድን ነው የምንሸሸው? ሁሉ ነገር በአላህ እንደተወሰነ እናውቃለን። እኔም ተሰለፍኩኝ ለትግል ነፃነት ድል ልቀዳጀው ወይም ሸሂድነት ስሜን ቀይሩልኝ ዘማች በሉኝ በቃ ለእምነቴ የቆምኩ የዲን ዋስ ጠበቃ እየጮህን ነው። ለምንድን ነው የምንጮኸው? ተበድለናል። ቤታችን ተነጠላል። መሰብሰቢያችንን አጠናል። አላሁ ስብሓነሁ ወተዓላ ነቢዩንና ባልደረባቸውን ሰለላሁ አለይህ ወሰለም እንዲታገሉ የፈቀደላቸው ስለተበደሉ ነው። ኡዚና ተፈቀደ አላሁ للذين يقاتلون يقاتلون يقاتلون الله ማለት ጦር የተመዘገባቸው ማለት ሚጋደሉ ማለት አይደለም እንዲገደሉ የተፈረደባቸው የመስጅድ ኢማማቱንም እየተባለ የታሰረ አህባሽ ካሉን የዳዕዋ መድረክ አይሰጥህም የተባለ ዩቃተሉን ጦርነት የታወጀባቸው أذن للذين يقاتلون بأنهم ظلموا تبدلوا على الله ታዲያ ትግሉን ሲያፋፍሙ አላህ ይረዳቸዋል እንዴ ነዓም ወኢነ አላህ ዐላ ነስሪህም ለቀዲር አላህ እነሱን ሊረዳ ቻይ አለይሰ አላህ አይደለም እንዴ በላ وهو الله الواحد القهار ከዛ አላህ ይችን አንቀጽ አስከትሎ ምን አለ አለዚነ ኡኽሪጁ ንገሩኝ እስቲ ሐፊዞች አለዚነ ኡኽሪጁ ሚን ዲያሪህም እነዛ ከቤታቸው እንዲወጡ የተደረጉት እነሱ ቢታገሉ አላህም ሊረዳቸው ቃል ገብቷል ከመጅሊሳችን አልወጣንም ያለ መጅሊስ አልቀረንም እንጮሃለን አላህም ይረዳ በእምነታቸው እየጸኑ በቃላቸው እየተገኙ ውድ ኮሚቴዎቻችን የመጨረሻ የአንዋር መልእክታቸው በልባችን አለ በእርግጥም የሰው ልጅ ዝንጉ ነውና የውድ ኮሚቴዎቻችንን ቃል እየዘነጉ ካሉ እሱን ይስሙ። ለኛ ደግሞ በትግል ውስጥ ላለነው ብርታትና ስንቅ እንደሚሆነን ምንም እጥርጥር የለውም። እስኪ ያ የማይጠገብ ምርጥ አንደበታቸውን የማይረሳ ቃላቸውን አብረን እንስማው። ትናንት ባወሊያ ላይ እንደተናገርኩት እኛ ማንንም ይሁን ማን የፈለገውን አካል ለመጉዳት የተነሳን ሰዎች አይደለንም። የትኛው ወገን የእኛ ጥያቄ ቢመለስ መብታችን ቢከበር መብታችን ይከበር ብለን እንቅስቃሴ ብናደርግም ለየትኛውም ኢትዮጵያዊ ጠላት አይደለንም። የምንገልበት ዓላማ ባይኖረንም የምንሞትለት ዓላማ ግን ኢስላምን አለን። እዚህ ያሉ ወንድሞች ምናልባትም አዲስ አበባዎች አሉ፣ የተለያየ ቦታ ሆነው ስለዚህ ጉዳይ እየሰሙ ያሉ ሰዎች የወንድሞቻችን መጠቃት፣ ህይወት ማለት ከፍ መነጠቅ፣ የተለያዩ ጥቃቶችና መታሰር ልብ የሚሰብር ተግባር መሆኑ ግልጽ ነው። ነገር ግን በዚህ ልብ በሚሰብር ተግባር ስሜት ውስጥ ገብተን ሌላ እኛን ለመሰባሰብና ችግር ለመፍጠር ለሚያስቡ ሰዎች መሳሪያ ሳይሆን በሰከነ መልኩ እየተወያየን እየተመካከልን እየተደማመጥን የምንሄድ የተነጠሉ የመብት ጥያቄዎች መሆናችንን ማሳየት አለብን። እንግዲህ ያዝነው መንገድ ይሄ የዲን መንገድ ነው። ይሄ የዲን መንገድ ደግሞ አልጋ ባልጋ የሆነ መንገድ አይደለም። ሙፈረሽ ቢል አይደለም፣ አበባ ተለጥፎበት የምንጓዝ መንገድ አይደለም። እናውቀዋለን ከታሪክ አስተምህሮት ከነቢያችን ስ ሰለም መነሳት ጀምሮ በሰሃባ ላይ የደረሰው እንግልትና መከራ ሁልጊዜ መድረክ ላይ ቁመን እየተናገርን አደባባይ ላይ እየወጣን የሆነ ነገር እያለ ብቻ ሳይሆን የሚመጡትን ችግሮች ሁሉ ተቋቁመን የሚከፈለውን ነገር ሁሉ ከፍለን ዲናችን ላይ የመጣውን ነገር አሁንም እንመልሳለን። አሁንም እየደረሱ ያሉት ህገ መንግስታዊ የሆነ በእኛ የተሰጠንን ጉዳይ የሚጥሱ ነገሮች ላይ እስከ መጨረሻው በማንኛውም ነገር እንደራደራለን በዲናችን ግን እስከ መጨረሻው ድረስ አንደራደርም ይህንን ይህንን ይህንን እምነታችን አስተምሮናል ታሪካችን አሳይቶናል መብታችን ጨማችን ይህንን ያስገድዳል ማንንም እምነት ሳነካ ከሌሎች እምነት ተከታይ ወገኖችና ወንድሞቻችን ጋር በመከባበር በመቻቻል እንድንኖር ያዘዘን ዲን አለ በዛ መርህና መሰረት የራሳችን የእምነት ነፃነት መብት ግን አገሪቱ ላይ በተሰጠው ህገ መንግስት መልኩ መሬት ላይ ወርዶ እንዲፈጸምልን እስከ መጨረሻው ድረስ በትግል እንጓዛለን። ሰላማዊ መብት ጥያቄያችን እናቀርባለን። ለሁሉም ሙስሊሙ ዝግጁ ሆኖ እንዲጓዝ ነው አደራ የምንለው። ሰላምን አጽኑ፣ ጎረቤት አክብሩ፣ ብልህ በመስበክ ስቃዩ ስሩ። ያንዳንዱ ሙስሊም ሶስቱን የተጠየቁ የሙስሊም ማህበረሰብ ህገ መንግስታዊ መብቱን ያነሳው ጥያቄ ከደሙ ጋር ተዋህዷል፣ ማንነት ውስጥ ገብቷል። በቴሌቪዥን ፕሮፓጋንዳ፣ በሬዲዮ ፕሮፓጋንዳ፣ በየመንደሩ በሚደራጁ ቡድኖች ፕሮፓጋንዳ የሚቀለበስ አይደለም። አሁንም ግን ሙስሊም ሁልጊዜ የምንለው በታጋሽነት በትዕግስት በሰላም ሰላምን ብቻ አማራጭ አድርጎ ህጋዊ መንገድን ተከትሎ ጉዞን እንዲቀጥል ነው አደራ የምንለው። ኢንሻአላህ ለውጤት እንበቃለን። አሁንም በምናደርገው አጠቃላይ እንቅስቃሴ በምናደርገው አጠቃላይ ሂደት ላይ ሁላችንም ይህንን መሰረት ያደረገ እንቅስቃሴ እንድናደርግ በዚህ ታሳቢነት ጉዞችን ሁሉ የምንፈልግበት ደረጃ ላይ እስኪደርስ ድረስ መከፈል ያለበት ተከፍሎ ኢንሻአላህ በአላህ ፍቃድ ጥያቄያችን ምላሽ ያገኛል። መብታችን ይከበራል ብኢዝኒላህ ይሄ ነው ተስፋችን የተወደዳችሁና የተከበራችሁ የፍትህ አድማጮች ውድ የእስላም ልጆች የሆኑ ኮሚቴዎቻችን የመጨረሻ የአንዋር መልእክታቸው ቀደም ሲል የሰማችሁት ነበር። በእርግጥም ኮሚቴዎቻችን በአንዋር ብቻ ሳይወሰኑ በማዕከላዊ በርካታ ግፍና መከራ አስተናግደው እነሆ ዛሬም በቃሊቲ ማረሚያ ቤት ለማንኛውም እስረኛ የሚሰጠው መብት እንኳን ተነፍጓቸው በሐሰት ምስክርነት እየተግላሉ ይገኛሉ። ዛሬም በቃላቸው እንደጸኑ ዛሬም ለህዝበ ሙስሊሙ ሲሉ መከፈል ያለበትን ሁሉ እንከፍላለን ያሉትን ጠብቀው እነሆ ዛሬም በማረሚያ ቤት ይገኛሉ። እነሱ እየታሰሩለትን ዓላማ ከዳር ለማድረስ በቀናነት በታጋሽነት በአሚራችን ታዛዥነት እርስ በርስ በመመካከር በመከባበር ልዩነትን የሚያጠፉ ተግባራትን በጋራ እያጠፋን አንድነታችንን ወንድማማችነታችንን ይበልጥ አጠናክረን ወደ አላህ እየተጠጋን ከሄድን በእርግጥም የድሉ ዋዜማ ላይ እንደምንገኝ ምንም ጥርጥር የለው በርካታ አሊሞች እንደሚሉት ግፍና መርከራው በበረታ ቁጥር ነስሩ ድሉ እየቀረበ ነው ብሏል። አህመድዲንም በመጨረሻ ማስታወሻው እንደገለጸው ጥላቶቻችን የሚፈልጉት ወኔያችንን መስበር ነው፣ ተስፋችንን መግደል ነው እንዳለ ሁሉ ምንጊዜም መጠበቅ ያለብን ድል ነበር። አህመዲን ጀበል የመጨረሻ ማስታወሻ ባሰፈረው ጽሁፍ ላይ ምንጊዜም መጠበቅ ያለብን ሰላማዊነታችንንና ወኔያችንን ነው ብለዋል። አዎ ወኔያችን ምንጊዜም ሙሉ መሆን አለበት። ተስፋችንን ለማጠልሸት የሚደረጉ ማንኛውንም ነገሮች ሁሉ መቋቋም መቻል አለብን። ጥላት በመጀመሪያ የሚፈልገው ወኔያችንን ተስፋችንን ማጥፋት በመሆኑ ለዚህም ተስፋችን ምንጊዜም ሙሉ መሆን አለበት። በአላህ ያመነ በረሱል ሰለላሁ ዐለይሂ ወሰለም መልእክት የተከተለ ሁሉ ምንጊዜም በአላህ ተስፋ አይቆርጥም። ሙእሚን ተስፋ አይቆርጥም። ተስፋ የሚቆርጡት ካዲያን ብቻ ናቸው ሲልም አላህ በቁርአኑ በግልጽ ነግሮናል፣ መክሮናል። ልብ ያለው ልብ ይበል። እኛ ሚሊዮኖች ነን። እኛ ሙስሊሞች ነን። እኛ ኢትዮጵያውያን ነን። ዲናችንን ለፍርፋሪ አንሸጥም። አቂዳችንን ለጥርጣሬ አንቀይርም። አቂዳችንን ለገንዘብ አንለወጥም አቂዳችንን ለገንዘብ አንለወጥም በ በ2004 ሐምሌ ወር ላይ መንግስት በርካታ ሙስሊሞችን የማሰር ዘመቻ ሲያካሂድ በሙስሊም ህብረተሰብ ላይ መደናገጥና የተስፋ መቁረጥ ስሜት ታይቶ ነበር። በዚህ ጊዜ ከኮሚቴዎቻችን አንዱ የሆነውና የታሪክ ምሁሩ ዲን ጀበል ከመታሰሩ አንድ ቀን በፊት ፌስቡክ ገጹ ላይ ሙስሊሙ ህብረተሰብ መቼም ተስፋ መቁረጥ እንደሌለበት አሸንፋለሁ የሚል እርግጠኝነት ሁልጊዜም በልብ ውስጥ መያዝ እንዳለበትና በሚፈጠሩ ችግሮች ከመደናገጥ ችግሮች መፈጠራቸው የማይቀር መሆኑን አውቆ ችግሮቹን ለመቀበል መዘጋጀትና ወደፊት መቀጠል እንደሚኖርበት የሚያስረዳ ጽሁፍ አስነብቦን ነበር። እኛም ይህን በሳል ጽሁፍ ዛሬ ላይ ልናስታውሳችሁ ወደናል። እንደሚከተለው እናቀርብላችኋለን። ጀግናው ወጣት እኮ ነው ያለኸው? ቀን ጨልሞ ስቃይ በዝቶ እያየኸው፣ በትነሳ ተነስተህ ስደድ ያዘስተካክል የረሱልን መንገድ። አላሁ አክበር በል ጠላትም ይርበድበት። አላሁ አክበር በል ጠላትም ይርበድበት። በእውነትና በባጢል ሐሰት መካከል የሚደረግ ትንቅንቅ ከጥንት ጀምሮ እስከ ዓለም ፍጻሜ የሚቀጥል ነው። አላህ ስብሓነ ወተዓላ ለሁሉም ነገር ሱና ሁሌም የማይቀር ህግ እንዳደረገ ሁሉ በእውነትና በሐሰት መካከል የሚደረግ ትግልም የማይቀር ዩኒቨርሳል የሆነ ህግ አድርጎታል። ይህም ሱና ፈጽሞ አይቀርም። የኛ ሚና ይህንን ሱና በወጉ ተረድተን ከሱናው አንጻር መጓዝ ነው። ከዚህ አንጻር ልንረዳቸው ከሚገቡ ነጥቦች ውስጥ የተወሰኑትን በዚህ ወቅት ማንሳት ትክክለኛ አስተሳሰብ ይዘን ካሰብነው ዓላማ ለመድረስ እጅግ አስፈላጊ ሆኖ አግኝተነዋል። አንድ ድል አደርጋለሁ የሚል እርግጠኝነትና ተስፋ የተሞላበት ቆራጥነት በማንኛውም ትግል ወሳኙና ዋናው የስነ ልቦና ጦርነትን ድል ማድረግ ነው። በስነ ልቦና ጦርነቱ የተረታ ህዝብም ሆነ ቡድን ትልቅ ውስጥ ሳይገባ ሽንፈቱን ያወጀ አካል ነው ማለት ይቻላል። በሀገራችን ብሂልም ጦር ከፈታው ወሬ የፈታው ይባላል። የረሱል ሰለላሁ ዐለይሂ ወሰለምና የሰሃባዎች ታሪክ ስንፈትሽ ለስነ ልቦና ወይም ለስሜት ሽዑር ምን ያህል ቦታ ተሰጥቶት እንደነበር እናያለን። ይህም የሰዎች ውስጣዊ ስሜት ትልቅ ትኩረት የሚሻ መሆኑን የሚጠቁሙ ነበሩ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የባልደረቦቻቸውን ስነ ልቦና በመገንባት እና በተስፋ የተሞሉ በማድረግ ረገድ ከፍተኛ ጥረትና ትኩረት ያደርጉ ነበር። የተለያዩ የቁርአን አያዎች የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም አስተምህሮዎች የሰዋቦችን ስነ ልቦና በመገንባቱ ረገድ የነበራቸው ሚና ከፍተኛ ነው። እኛም በሰላሙም ሆነ በአስጨናቂው በሆኑ ወቅቶች እነዚህን ፈዋሽና ለትግል ወሳኝ የሆኑ ስንቆችን በአግባቡ ልንጠቀምባቸው ይገባል። አላህ ስብሓነሁ ወተዓላ በቁርአኑ ሙእሚኖችን እንዲህ ይላል ولا تهنوا ولا تحزنوا وأنتم الأعلون إن كنتم مؤمنين የሽንፈት ስሜት አይሰማችሁ፣ አትዘኑም። ሙእሚኖች እንደሆናችሁ እናንተ የበላዮች ናችሁ። በተለይ የበዳዮች በትር ሲበዛ እና ከበደሉ መውጫ መንገድ ጭልምልም ሲል ከባድ የስነ ልቦና መመሰቃቀሎች ይከሰታሉ። ይሄኔ ይህ አያ በተስፋችን ላይ ዳግም ሕይወት ይዘራበታል። በአላህ ቃል ሙሉ የቂን ያላቸው ሙእሚኖች በሰውኛ መውጫ መንገድ በሌላቸው አስጨናቂ ወቅት እንኳን ልባቸው በተስፋ ተሞልተውና ተረጋግተው ዓላማቸውን ዳር ለማድረስ በጽናት ይታገላሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስጨናቂ በሆኑ ወቅቶች ከምን ጊዜውም በላይ በተስፋ ተሞልተው ሰሃቦችም ተስፋ ይጭሩባቸው ነበር። በአሁድ ጦርነት፣ በከቢያር ጦርነት፣ በአጠቃላይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት ሙሉ የሚደነቅ ተስፋና እርግጠኝነት እናያለን። በኸይበር ጦርነት ሰሃቦች ትልቁ ቋጥኝ ድንጋይ አልሰበር ብሏቸው በሶስት በኩል በጠላት ተወረው አጣብቂኝ ውስጥ ገብተው የነበሩበትን ሰሃቦች በጊዜው ሀያል የተባሉ ሀገራትንም ጭምር ድል እንደሚያደርጉ አበስረዋቸዋል። ተስፋ መቁረጥ ከሙእሚን ፈጽሞ እንደማይጠበቅ ቁርአን ያስተምረናል። ስለዚህ ሙእሚን ሁሌም በተስፋ የተሞላ አላህ ድል ነስር እንደሚሰጠው እርግጠኛ የሆነ ነው። በተቃራኒው ጠላት ከምንም በላይ መስበር የሚፈልገውን ወኔያችንንና ተስፋችንን ነው። የስነ ልቦና ጦርነት በተቀናጀና በተጠና መልኩ የሚሰራን እንደመሆኑ የስሜት መስበርና ተስፋ መቁረጥ እንዳይፈጠር መንገዱን ጠንቅቆ ማወቅና ተስፋችንን ሁሌም ምልኦ እንዲሆን ስንቅ መፈነቅ ያስፈልገናል። ጠላቶች የስነ ልቦና ጦርነቱ ከሚካሄዱባቸው መንገዶች ውስጥ ራሳቸውን አግዝፈው ማቅረብ፣ በፕሮፓጋንዳና በሐሰት ውንጀላ ተቃራኒን ወገን ማሳጣት፣ ደካማ አድርጎ መሳልና መከፋፈል የሚጠቀሱት ናቸው። ከዚህም ሲያልፍ ጉልበት መጠቀም አልችልም የሚል ስሜት እንዲፈጠር በውስጣችን ለማድረግ ይጥራሉ። በተለይ በዚህ ዘመን ዘግናኝ በሆነ መልኩ በማሰቃየት ተስፋውን ለመስበር ይጥራሉ። በተለያየ መልኩ ግፈኞች ሰውን የሚያሰቃዩት አካላቸውን ለመጉዳት ሳይሆን ለሰው ልጆች እጅግ ወሳኝ የሆነውን ተስፋና ወኔ ለመስበር ነው። የነጻነት ስሜት ያላቸው ሰዎች በዳይ ለሆኑ ሰዎች ሁሉ ራስ ምታት ናቸው። ተስፋ እንዲቆርጡና ወኔ እንዲያጡ በቃልም በጉልበትም የሚችሉትን ሁሉ ያደርጋሉ። ጀግና ማለት እነዚህን የስነ ልቦና ጦርነቶች ተቋቁሞ ሊሰብሩት የፈለጉትን ስነ ልቦና በተስፋ ሞልቶ በጽናት መጓዝ የቻለ ነው። በትናንሽ እንቅፋቶች ተደናቅፎ የሚወድቅ ማስፈራሪያዎች፣ ዛቻዎች፣ እስራት፣ ስቃይና ግድያ የሚፈታው ህዝብ ፈጽሞ ለድል ሊበቃ አይችልም። በዚህ አይነት ቡድንም ሆነ ግለሰብ ታሪክ መስራት የማይችል ልፍስፍስ ነው። እኛ ሙስሊሞች ታሪካችን የተሞላ የሰው ልጅ ሊያስበው ከሚችለው በላይ ስቃዩንና የስነ ልቦና ጫናውን ተቋቁመው በጽናት አላማቸውን ባሳኩ ድንቅ ሙእሚኖች የተሞላ ነው። እናም የቀደምት ሙእሚኖች ፈለግ ተከትለን ምን ያህል በአላህ ተስፋ እንዳለንና ማስፈራሪያም ሆነ ስቃይና እንግልት የማይበግረን ጽናት ያለን ህዝቦች መሆናችንን ማሳየት ይኖርብናል። ታዲያ ይህንን ድንቅ ታሪክ እየሰራ ያለው ለዲን እየታገለ ያለው የኢትዮጵያ ሙስሊም ምን የሚበግረው ምድራዊ ኃይል ይኖራል? በአላህ ፈቃድ ለኢትዮጵያ ብቻ ሳይሆን የዓለም ህዝብን ሁሉ የሚያስደምም ወኔያችንንና ጽናታችንን የሚያሳይ ድንቅ ታሪክ እንሰራለን። እስካሁንም ያየነው የኢትዮጵያ ሙስሊም ከየትኛውም ዓለም ላይ ካለ ሙስሊም በተሻለ ለዲን ተቆርቋሪና ለዲን መስዋዕትነት ለመሆን ዝግጁነቱን አሳይቷል። ይህን ተጨባጭ ተከስቶ እስክናየው ለኢትዮጵያም ሆነ ለሌላው ዓለም ማህበረሰብ ገምቶት እንኳን አያውቅም ነበር። የታየው ጽናት ድንቅ ነው። ኢትዮጵያውያን ሙስሊሞች ከእንግዲህ ሚና የላቸውም የሌላው ጀሌ ሆነው የሚቀጥሉበት ጊዜ ማክተሙን ማሳየት ነው እንግዲህ የራሳችንን ጣ ፈንታ ራሳችንን መወሰን የምንችልበት አቅም እንዳለን ያየንበትና ያሳየንበት ድንቅ ታሪክ ሰርተናል ይህ ድንቅ ታሪክ ተቀልብሶ እንዳይቀር ፍጹም ሰላማዊና በተረጋጋ በሳል ወሳኔ በመወሰን በልጠን መገኘት ይኖርብናል። በዋናነት መጠበቅ የሚኖርብን ውስጣችንን የተፈጠረውን ወኔና ጀግንነት ነው። እነሱ ድል የሚያደርጉት ይህንን ወኔያችንን መስለብ ከቻሉ ብቻ ነው። እስከ ዛሬ ሁላችንም ካሰብነው የተለየ ድንቅ ወኔ ያሳየው ህዝባችን ዓላማውን ዳር እስኪያደርስ በጽናት እንደሚቀጥል ሙሉ ተስፋ አለን። ሁለት ነገሮች ሁሌም ከህሊናችን መጥፋት ያለበትም ወኔያችንና ሰላማዊነታችን። በንዴት ውስጥ ገብተን በህግ ሊያስጠይቀን ከሚችል ማንኛውም እንቅስቃሴና ግፉና በደሉ በስቶ ተስፋ የመቁረጥ ስሜት ተከስቶ ወኔያችንና ሞራላችንን ከመነካት ልንጠነቀቅ ይገባናል። መምጣትህን ይወቅ፣ ጠላትም ይሸበት። መምጣትህን ይወቅ ጠላትም ይሸበር የእስልምናን ማጥፋት ዘመቻ ያበቃል። በኔ ባንተ ባንቺ በእኛ ይጠበቃል። ሰሞኑን ወንድም ሐሰን ታጁ ትግሉን በተመለከተ አንድ ጽሑፍ አቅርቧል። ህዝበ ሙስሊሙም ይህን ጽሑፍ ካነበበ በኋላ የተለያዩ ሀሳቦችን እየሰነዘረ ይገኛል። በተለይ የትግሉ አውድማ በሆነው በፌስቡክ በጣም በርካታ የመልስ ጽሑፎች እየተለቀቁ ይገኛሉ። ፍትህ ሬዲዮም ወንድም ሐሰን ታጁ ባቀረበው ጽሑፍ ላይ አስመልክቶ የፍትህ ሬዲዮን አቋም እንደሚከተለው ታስደምጠናለች። እስር ግድያውን ሁሉን ተቋቁመን አንደመታ ከበሩም ቃላችን ጠብቀን እስር ግድያውን ሁሉን ተቋቁመን አንደመታ ከበሩም ግፍ እያስተናገድን ከሰው ላይ ይልቅ ሐሳብ ላይ እናተኩር። ከሰሞኑ በወንድም ሐሰን ታጁ ቀረበ የተባለው ጽሑፍ በመሰራጨት ላይ ይገኛል። ይህ ጽሑፍ በውስጡ የተለያዩ ሐሳቦችን ይዟል። እኛ ያሰንታጁን ሐሳብ አስመልክቶ ዝርዝር ሀሳቦችን ከመሰንዘራችን በፊት አንዳንድ ጠቃሚ ነጥቦችን ለማንሳት ወደድን። በመጀመሪያ ደረጃ እኛም ሆን ብዙዎች ከጽሁፉ ይዘት በመነሳት ይህ ጽሁፍ በርግጥ የወንድም ሐሰንታጁ ነው ብለን ለመጠየቅ እየተገደድን ነው። ምክንያቱም የምናውቀውና የምናከብረው ሐሰንታጁ በዚህ ጽሁፍ ልናገኘው አልቻልንምና ሆኖም ወንድም ሐሰን ጽሁፉን ራሱ በአካልም ጭምር ለተለያዩ ወንድሞች እያሰራጨው እንደሆነ ማረጋገጥ ችለናል። ከዚህም አልፎ ወንድም ሐሰን ከትናንት ረፋት ጀምሮ በራሱ የፌስቡክ አካውንት በመምጣት ጽሁፉን ለማስነበብና ለማወያየት ጥረት እያደረገ ይገኛል። ይህ የሚበረታታ ተግባር ነው። በመግባባት ላይ የተመሰረተን ሰላማዊ ውይይት የሚጠላ አይደለም። መጀመሪያ ጽሁፉ ይህን ሰላማዊ እንቅስቃሴ በመንቀፍና በመዝለፍ አጉል ስምን በማሰጠት እንዲሁም በሙስሊሙ ህብረተሰብ በጥሩ ጎን በማይታዩ ግለሰቦች አማካኝነት ነበር ወደ ፌስቡክ የመጣው። ሆኖም ይህ ተገቢ ያልሆነ አካሄድ ታርሞ ወንድም ሐሰን በራሱ ሀሳብ ለማንሸራሸር ወደ መድረኩ መምጣቱ ይበል የሚሰኝ ነው። ይህን ሀሳብ በዚህ ጊዜ ይዞ መምጣቱ ሊፈጥር የሚችለውን ፊትና መዘዙም እሱን ተጠያቂ ሊያደርገው እንደሚችል ምን ያህል አስቦበታል ለሚለው በቂ ምላሽ የለንም። ምናልባትም በዚህ ጉዳይ ወንድም ሐሰን ምላሽ ይሰጣል ብለን ተስፋ እናደርጋለን። አንድ አሳሳቢ ጉዳይ አለ። ይሄውም ወንድም ሐሰን ከዚህ ቀደም በተለያዩ ምክንያቶች እንቅስቃሴውን ባውንታዊ መልክ ሲመለከትና ምሁራዊ ድጋፉን ያበረከተለት ትግል ዛሬ በጽሁፍ ደረጃ ማጥላላት መጀመሩ ሊፈጥርብን የሚችለው የራሱን እዴትና ለህ ይኖራል። እንደውም ብዙ ወንድሞች ይህ ጽሁፍ የወንድም ሐሰን አይደለም፣ መንግስትና በዙሪያው ያሉ ሰዎች በግዳጅ በእሱ ስም እንዲወጣ ያደረጉት እንደሆነ እየተናገሩ ነው። ይህን በሂደት የምናየው ነው። ጽሁፉ የሐሰን አይደለም የሚባለው የያዘው ሐሳብ እንኳን ከአሰንታጁ ይቅርና ግንዛቤው ዝቅ ያለ ሰው ሊያነሳው የማይደፍራቸው ሐሳቦች ያዘለን በመሆኑ ነው። ወንድም ሐሰን ቃሊቲ ከሚገኙ ኮሚቴዎቻችንም ጋር ተነጋግሮ መስማማት እንዳልቻሉ ከታማኝ ምንጮች ተሰምቷል። በጽሁፉ ስሜታቸው በጣም እንደተጎዳ ማረጋገጥ ተችሏል። ሆኖም በዚህ ጽሁፍም ሆነ ሁኔታ በመናደድ አሰንታጁን በቅፉ ቃላት መጥራት፣ በሌላ መልኩ መዝለፍ፣ ማራከስና ማንጓጠጥ በፍጹም ተገቢ አይሆንም። ይህን የምንለው ጥቂት ወንድሞች መሰል ተግባሮችን ሲፈጽሙ በማየታችን ነው። አሰንታጁም አሁን ምንም ይበል ምን ለኢትዮጵያን ሙስሊሞች ትልቅ ውለታ የሰራ ወንድም መሆኑ መዘንጋት አያስፈልግም። ሐሰን እኛ ሙስሊሞች በአማርኛ ስነ ጽሁፍ አሻራ እንዲኖረን የተጋና ሲተጋም የኖረ ወንድም ነው። በኢትዮጵያ ከሰባ በላይ መጽሐፍትን ተርጉመዋል ተብለው አሁን በህይወት የሌሉት አቶ ማሞድነ ተደጋግሞ ስማቸው ይነሳል። ወንድም ሐሰን ታጁ ግን ከመቶ አስር በላይ መጽሐፍትን በማዘጋጀትና በመተርጎም ልፋቱን በተግባር ያስመሰከረ ወንድም ነው። የሱ ስራዎች ያልገባበት ቤት የለም። መጽሐፍቱ ያልዳሰሷቸው ዲናዊ፣ ፖለቲካዊና ማህበራዊ አጀንዳዎች የሉም። ስለዚህ ያነሳነውን ሀሳብ ከመተቸት በዘለለ ወደ ሰበእና ጉዳዮች በመግባት እሱን ለማሳጣት መሞከሩ ብዙ ክፍያ ያስከፍለናል። ሀሰንን ማጣት የመንግስትን ፍላጎትን በተዘዋዋሪ ማሳካት በመሆኑ በጣም በጣም ጥንቃቄ እናድርግ፣ በአላህ ዘንድ ያስጠይቀናልና። በመሰረቱ ሀሰን ያነሳቸው ሀሳቦች አዲስ እንዲሁም ከዚህ ቀደም ያልተፈተሹ አይደሉም። እውነቱን ለመናገር ይህን ጽሑፍ ያሐሰን ነው ብለን ስንናገር ያሐሰንን ክብር ያወረድን እየመሰለን እንሸማቀቃለን። ፍትህ ሬዲዮ በዛሬ ፕሮግራሟ ለሐሰን ታጁ ጽሑፍ ምላሽ አትሰጥም። በአላህ ፍቃድ በቀጣዮቹ ቀናት እኛም ሆን ሌሎች ወንድሞች የማያዳግም ምላሽ እንደሚሰጡበት አንጠራጠርም። ይህን የምንለው ያሰንታጁ ታጁ ጠጣር ሐሳብ ባለመነሳቱም ጭምር ነው። ሐሰን የተለያዩ የምርምር ስራዎችን ሲሰራ ተመልክተናል። በቅርቡ ለንባብ ያበቃውን እንኳን ሺያ የተሰኘው ልዩ የምርምር ስራ ተመልክተናል። ሐሰን ሲሰራ በዛ መልኩ እንደሆነ ነው የምናውቀው። ይህ ጽሑፉ ግን እንኳን ያሰን ይቅርና የሞር እጅም አይንም ያላረፈበት የሚመስሉ ግዙፍ የመረጃ መጣረሶች፣ የእይታ መዛባቶች፣ የምርምር ስራዎች መሰረታዊ ህግጋትን ያላካተተ ሆኖ አግኝተነዋል። ሐሰን ጽሑፉንም ሆነ ሐሳቡን ማስፈር የጀመረው እንቅስቃሴውን ማስቆም ይኖርብናል በሚል መነሻ በመሆኑ ሲበዛ ማስቆሚያ መንገዶችን ለማስቀመጥና አንባቢን ለማሳመን ሲለፋ እንመለከተዋለን። ግን የሚሳካለት አልሆነም። በእርግጥ ይህ ችግር የተፈጠረው ከሐሰን ሳይሆን ካነሳው ሐሳብ ጠባብነት የተነሳ ነው ሐሰን በጽሁፉ የሱን ሐሳብ ለማስረጽ ብዙ ብዙ ቢለፋም ኢላማውን ሊመታ አልቻለም። ምክንያቱም ሐሳቡ አንከሳ ነው። የሐሰን እናቁም የሚለው ዋነኛው መደምደሚያ ሐሳቡ ሁለት እርምጃ እንኳ የሚያስከድ አይደለም። ለምሳሌ ሐሰን ዋነኛ መከራከሪያ ያደረገውን የአህባሽ ስልጠና መቆም ጉዳይ ብትመለከቱ ሐሰን ገና ሐሳቡን ማሰራጨት በጀመረ ሳምንት ነው መንግስት የአህባሽን ስልጠና በጦር ላይ ማሰልጠኛ ተቋም በሚስጥር እየሰጠ እንደሆነ የተረጋገጠው። በዚህ ላይ ግን ሐሰንም ሆነ ከዚህ በፊት ጽሁፍ ያቀረበው ዶክተር እድሪስ በጽሁፋቸው ሊያነሱት የማይፈልጉት የመንግስት የፖሊሲ ለውጥ ብዙ የሚያስብል ነው። መንግስት አህባሽን ያመጣውና አጠቃላይ ሙስሊሙ ላይ እየተገበረ ያለው ተግባር መንግስት ሙስሊሙ ላይ የሚከተለውን ፖሊሲ በጥላቻና በደባ ማስኬድ በመጀመሩ እንደሆነ ለመግለጽ አይደፍሩም። የሙስሊሙ እንቅስቃሴ ማቆም ነገሮችን ወደ ቦታቸው ይመልሳል የሚሉት የኢህአዴግን በድሮ መነጽር በመመልከት ነው። ኢሃዲግና እየተገበረ ያላቸውን አጠቃላይ ተግባራት ከኢሃዲግ ፖሊሲ አንጻር ለመመልከት ፈቃደኛ አይደሉም። መንግስት ለሐባሽ ስልጠና ለሚሰራው ተከታታይ ሚዲያ ዘመቻና ፕሮፓጋንዳ ለሚያዛቸው እስላማዊ ተቋማት ለሚያሰራቸው ሙስሊሞችና ለእነዚህ ተግባራት የሚያወጣው በሚሊዮን የሚቆጠር ብር መነሻው ሙስሊሙ ላይ የሚከተለው ፖሊሲ በጥላቻና በሌላ ዓላማ ምክንያት በመለወጡ እንደሆነ ደፍረውና ሐሰን አይነግሩንም። ይህን የፖሊሲ ለውጥ ጉዳይ ካላነሱ ትግል ስለማቆም ማውራት ተገቢ አይደለም። ምክንያቱም መንግስት አህባሽን ያመጣው ፖሊሲውን ለውጦ ነው። አሁንስ ትግላችን የምናቆመው ይህ ፖሊሲ ተለውጦ ነው? የሚለውን ጥያቄ ለመመለስ በጣም እንደሚቸግሩ ሙን ነው። የፖሊሲ ለውጡ ላይ ያላቸው ምልከታ ነው ለያዙት አቋም ሁሉ መዋጀቅ ትልቅ እንቅፋት እየፈጠረባቸው ያለው። በዚህ ላይ በስፋት መምጣታችን አይቀርም። በሐሰን ሐሳብ በቂና አጥጋቢ ምላሽ መስጠት በጣም ቀላል እንደሆነ ፍትህ ታምናለች። የሐሰንን እናቁም ሐሳብ ትግሩን መቀጠል አለብን በሚል ምላሽ ወደ ቦታው ለመመለስ ሐሰን ጽሑፉ ላይ እንደተንጸባረቀው ብዙ ግምታዊ ነገሮችን በይሆናል ብቻ ማስቀመጥ አይጠበቅብንም። መሬት ላይ ያሉ እውነታዎች ትግሉ መቀጠል እንዳለበት በበቂ መልኩ አሳማኝ ናቸው። እኛ ምላሽ ከመስጠቱ በላይ ግን ሊያሳስበን የሚገባው ለሐሰን ምላሽ ከተሰጠው በኋላ ሐሰን ሊሄድ የሚችልበት መንገድ ነው። ወንድም ሐሰን የሚቀርቡበትን ሙግቶች ተመልክቶ ከሐሳቡ ያፈገፍግ ይሆን ወይስ ጀምሬዋለሁና አልተውም ብሎ ይቀጥልበት ይሆን? ለዛ ፈተና ሁላችንም ራሳችንን እናዘጋጅ። ወንድም ሐሰን ለሱ የምንሰጠውን አክብሮትና ፍጹም ወንድማዊ ፍቅር በሌላ መልኩ ሊጠቀምበት እንደማይሞክር አጥብቀን እንማጸነዋለን። ሐሰንም ኋላ ለሚፈጥረው መዘዝ የታሪክ ተጠያቂ እንዳይሆን ተገቢውን ጥንቃቄ እንዲያደርግ በአክብሮት እንጠይቀዋለን። በትውልድ ሰላምን ተነፍገን በኖርንባት ምድር ባይተዋር ተደርገን አንደበት አለፈን ፍቅር ስንጠማ በጠላቶች ተንኮል ልባችን ሲደማ አንደበት መታለፈን ፍቅር ስንጠማ ክብራችን ስዋራት መጅር ስንቀማ። አድማጮቻችን እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። አሁን ወደ ፕሮግራማችን መጨረሻ ላይ ተቃርበናል። የቀረን የባለፈውን ጥያቄ መልስ ማቅረብ ነው። የባለፈው ሳምንት ጥያቄ መንግስት ባለፈው ዓመት አሳሳ ላይ የጥይት ቃታ አስቦ ውድ ወንድሞቻችን የጥይት ስርዓት አድርጎብን ነበር። ጥያቄውም የአሳሳ ሸሂዶች እነማን ናቸው? ስንት ናቸው? እድሜያቸውስ? የሚል ነበር። ፍትህ ሬዲዮ ከፍተኛ የማጣራት ስራ አድርጋ የደረሰችበትን መልስ እነሆ ትላለች። አሳሳ ላይ የተገደሉት አራት ሲሆኑ ሙሳ ገቢ እድሜ 13 ከመል አሪና እድሜ 60 አልዮ ዋቆ እድሜ 40 ሻፊ ጃኖ እድሜ 35 በጣም ብዙ ሰው በትክክል የመለሰው ቢሆንም እንደተለመደው ቀድሞ የመለሱትን ሶስት ሰዎች ስም እንጠቅሳለን። ሰውተል ኢስላም መሐመድ አህመድ፣ አብዱሽኩር ሰላም፣ አብዱሽኩር ሰማን። ሁላችሁንም ለተሳትፏችሁ እናመሰግናለን። የዚህ ሳምንት ጥያቄዎቻችን የፌዴራል መጅሊስ መተዳደሪያ ደንቡ የአመራሮች ምርጫ በየአምስት ዓመቱ እንደሚካሄድ ይደነግጋል። ባለፈው ዓመት ተቃውሞ ከተነሳ በኋላ ደግሞ መጅሊሶች ጊዜውን ወደ አስር ዓመት ከፍ አድርገውታል። ያም ሆኖ ግን የመጅሊሱ ምርጫ ለረጅም ጊዜ ሳይካሄድ መቆየት ይታወሳል። በዚህ አመት ከተደረገው የመጅሊስ ቅርጫ በፊት የስሙላ የመጅሊስ ምርጫ ለመጨረሻ ጊዜ የተደረገው መቼ አመተ ልደት ነው? ልድገመው ጥያቄውን የፌዴራል መጅሊስ መተዳደሪያ ደንቡ የአመራሮች ምርጫ በየአምስት ዓመቱ እንደሚካሄድ ይደነግጋል። ባለፈው ዓመት ተቃውሞ ከተነሳ በኋላ ደግሞ መጅሊሶች ጊዜውን ወደ አስር ዓመት ከፍ አድርገውታል። ያም ሆኖ ግን የመጅሊስ ምርጫ ለረጅም ጊዜ ሳይካሄድ መቆየት ይታወሳል። በዚህ አመት ከተደረገው የመጅሊስ ቅርጫ በፊት የኢስሙላ የመጅሊስ ምርጫ ለመጨረሻ ጊዜ የተደረገው መቼ አመተ ልደት ነው? መልሳችሁን በኢሜላችን ወይም በፌስቡክ ገጻችን በኩል እንድትልኩልን እንጠይቃለን። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች የስካውኖቹ ነበሩ። ትግሉን በተመለከተ የምታገኙአቸውን መረጃዎች ትንሽ ነው ምንም አይሰራም ብላችሁ ሳትንቁ በኢሜላችን fth911@gmail.com አት ጂሜል ዶት ደግመዋለሁ አት ጂሜል ዶት ኮም እንድትልኩልን እንጠይቃለን። ፍትህ ሬዲዮን በብሉቱዝ ለወዳጅ ዘመዶ ማስተላለፍ የመረጃ ክፍተት እንዳይኖር ስለሚረዳ ፍትህ ሬዲዮን ላልደረሳቸው በማዳረስ የበኩሎን ድርሻ ይወጡ እያልን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ የእስልምናን ማጥፋት ዘመቻ ያበቃል። በኔ ባንተ ባንቺ በእኛ ይጠበቃል። በኔ ባንተ ባንቺ በእኛ ይጠበቃል። በኔ ባንተ ባንቺ በእኛ ይጠበቃል። በኔ ባንተ ባንቺ በእኛ ይጠበቃል። በኔ ባንተ ባንቺ በእኛ ይጠበቃል።